ያሽከረክርና ሲመታው ቀጥ ካለ ወደዚህ በኩል በዚህ ኪዱ አንተ በሰሜን አቅጣጫ ወይም በምስራቅ አቅጣጫ ንግድ በዚህ ጀምር። ይሄን ጠነቁላሉ እንደዚህ። ክፍል ሁለት አሲህሩ ወልከሃና ወልዓራፋ ሲህር አስማት ወልከሃና ጥንቆላ ወልአራፋ ትንቢት የእነዚህን አደገኝነት እንማራለን በክፍል ሳኒ በክፍል ሶስት ደግሞ ተቅዲሙል ልቀራቢን ቁርባንን መስጠት ወንዝር ስለቶችን መስጠት ወልሃዳያ ሀዲያም መስጠት ሊልመዛራት ለዚያራ ማዕከላት ወልቁቡር ለመቃብሮች ወታዕዚሚሃ ክብር መስጠት ሊልመዛራት ማለት የዚያራ ማዕከላት ማለት ነው። ተቀሩታላችሁ ድጋሚ አሁን ርዕስ ርዕሱን ነው የምነግራችሁ። አልፈስሉ ራቢ አይግባችሁ ዝም ብላችሁ ስሙ። ተዕዚሙ ተማኪል ሐውልቶችን እና ወነፍስ ተዝካሪያ የሰማዕታት ሐውልትን አክብሮት መስጠት። አተማሲል ማለት ምስሎች ፎቶዎች ምናምን የመሳሰሉት ተማሽ ምስሎችንና ወንሱ ቢተዝካሪያ የሰማዕታት ሐውልት የሚባለውን አክብሮት መስጠት الفصل الخامس አምስተኛ الاستهزاء بالدين በዲን ማሾፍ والاستهانة ዝቅ አድርጎ መመልከት ቢኺርማቲ የዲኑን ክብር በስድስተኛ ክፍል ላይ አልሑክም ቢገይሪ ማ አንዘለላህ አላህ ባላወረደው ህግ መዳኘት ሰባተኛ ادعاء حق التشريع ህግን የማውጣት መብት አለኝ ማለት والتحليل ሐራም የማድረግም والتحريم ሐራምም የማድረግ ያንኛው ሐላል የማድረግ ስምንተኛ الانتماء መጠጋት አባል መሆን ኢለል መዛሂብ አልሐዲያ ወደ ክህደት ideology ዎች والأحزاب الجاهلية ወደ መሀይምነት ideology ዎች የማንም አህዛብ የፖለቲካ አህዛብ አባልነት ካለ ራስህን ፈትሸው። አደጋ ነው፣ በጣም አደጋ ነው። ስትገባበት አባል ስትሆን የምታገኘውን ጥቅም አበደን ዝንተ ዓለም ማንም አላመጣልን እንለውጥ። አህባሽን እንኳን መከላከል አልቻለም። ማንም ምንም አባል ሆኖ ምንም አያመጣም። አባልነት ከሆንክ ግን ውስጥ ያለውን ሩዕየተ ዓለም እየደገፍክ ነው። ፊህ ልሐላሉ ሚን ሪባ ፊህ ልሐላሉ ሚን ዚና ፊህ ልከዚብ ውሸትን እየደገፍክ ነው። አባል ስትሆን ውሸትን እንዲህ እያበጠርክ ነው። አብረህ ከኋላ እየገፋፋህ ነው። ይህንን ሳይነገር ይገባሃል። ጠንቀቅ ማለት ነው። ይግባችሁ። ናት። በጣም አደገኛ ተማሪ የሚሸወድበት ዓለም ይሄ ነው። ለስራ በላይ የሆነ አባል መሆን አለብኝ አትብላ፣ ይቅር አንተ ለምን አፈራ አታጣለህ? ውሸትም ትደግፋለህ። ውዝር አታምጣ። ውዝር ብሎ ነገር የለም እንደዚህ አይ ውስጥ ገብተን ከሰራን እንደዚህ አደጋ ለመከላከል ማንም አደጋ አልተከላከለም፣ ራሱንም አላዳንም። እንኳን ሙስሊሞች ሊደግፍ እኛ ዱዓ እናደርጋለን። አንደኛ ተውሂዳችን ላይ እንጠነክራለን። አላህ ይረዳዋል። ዲኑ ማንም አባል ስለሆነ በውሸት ማንም አይረዳም። እንቲማ ኢለል መዛሂብ አልኢልሃዲያ የክህደትን መዛሃብ አባል ሆኖ መቀጠል ጥያቄ ምልክት ውስጥ ነው የሚያስገባው። የውመል ቂያማ ዛሬ ላይ ጥሩ ጥሩ ምላሳቸው የሚንጣጡ ሰዎች አባል ሁን ችግር የለም ቢሉ የውመል ቂያማ አትከፋቸውም። ራስህ ተመራምረህ ድረስበት ዲኑን ተምረህ ነበር ራስን ማዳን የነበረበት የውመል ቂያማ የውመል ቂያማ عندما نقوم امام الله الواحد الاحد والله لن يكون لنا احد ضامن ማንም ዋስትና አይሰጠንም ይህንን ወቅ ራስን ራስ ብቻ ነህ የምታድነው ተከራክረን ማንም ፊት ለፊታችን የሚቆም ሱብሃንአላህ እንደዛ ከሆነ የዛሬ ዘመን አይሁዶች ጀሃነም አይገቡም ማለት ነው ለምን እነዛ አልቀየሩትም መጽሐፉን የቀየሩ ከነብዩ በፊት ያሉት ናቸው የዛሬዎቹ ግን ተመራምራችሁ መድረስ ነበረባቸው የሚል ጥያቄ ነው የሚቀርብባቸው ስለዚህ خذ هذا الانتماء الى المذاهب እዚህ ላይ ኢንሻአላህ ብዙ እንትን ይኖርናል አልፈስሉ التاسع አይ ሙስሊሞች የሚጠቁበት ስለሆነ የፖለቲካ አባል ሆኖ አንዲት የፖለቲካ አባል ሆኖ ኸይረኛ ነው ቢባል አበደኑላህ ሱኒ አይደለም። እንደዚህ አይነት ሱኒ የለም። እንደዚህ አይነት ሱኒ ሸሪዓ ያውቀው ሱብሃንአላህ። ውሸትን እየደገፈ አባል ነህ ማለት ውሸትን ትደግፋለህ፣ የፖለቲካ system ኡን ትደግፋለህ፣ ውስጥ ላይ ያለውን የሪባ አካሄድ ትደግፋለህ፣ የገበያ አካሄዱ mixed ይሁን ወይንም ካፒታሊዝም ይሁን ሶሻሊዝም ይሁን የሚለውን ርዕዮተ ዓለም ትደግፋለህ። ይህንን ጉልበት እየሰጠ ነው፣ እየዋሸ ነው አባልነት ሀቅን እየተናገሩ አባልነት የለም። በተዘዋዋሪ በእጅ አዙር ሰው ምልክ ልክ ምክንያቱም የግድ ነው። ይሄንን መያዕሪፍ ሀዘን ሐቃኢቅ ለየኩነ አበደን አትስራ ስራ አትስራ አይበላ። እሺ ነግደህ ብላ ይቅርብህ ደሞዝ እንዲህ ከተባለ ደግሞ አታጣም። ኢንሻአላህ አላህ ይረዳሃል። አባል ሳትሆን አላህ አባል ሳይሆኑ ይገባሉ። ችግር የለም። አላህ ይረዳሃል። የማንኛውም የፖለቲካ ፓርቲ እጅህን እንዳትከፍ ከከፈትክ ግን እኔ ነግሬሃለሁ ቅራ ደግሞ በዛ በተረፈ የሆነ ሯጭ አስኩር ቀዝቃዛ ሰው አለ በቃ ይሁን እዛም እዛም እዛም እዛም መግባት ከሴትም ከወንድም እንደዚህ አይነት ባህሪ ያለባቸው በቃ ቀልጣፋነት ይሄ ነው አካሄድ ማለት ይሄ ነው ይሄ ነው አዎ ምላሳም ከሆንክ እኮ ትሆናለህ ቀላሉ ምላሳም መሆን ገብቶ እንዲህ መቀወጥ ማስፈርፈር ትችላለህ ግን ሀዳ ከዚህ ውሸት ነው ምን ምን የምታገኘው ነገር አለ ምንም የምታገኘው ነገር የለም ፋይዳ የለውም አይ እኔ አልዋሽም እስላሙን ልረዳ ነው። እስላሙን አላህን የሚረዳው የገቡ ሰዎች አረዱ ህግንም ተማሩት አልረዱም። እንደውም ራሱ ፈራጅ ያደረጉት እነሱን ነው በእኛ ላይ። አንተ ተመረክ ሄደህ እኔ law ን ካጠናሁ እስላምን እረዳለሁ ይላል። አይረዳም። law መጀመሪያ ክልክል ነው። ውስጥ መግባቱ መጀመሪያ አዘቅት ነው። ሽርክ ነው ሰውዬ እየተማረ ያለው፣ ኩፍር ነው እየተማረ ያለው። መጀመሪያ law ን ሲማሩ አይ ችግር የለም እስላምን ልረዳ ነው። አንዳንድ ሰዎችን ፈትዋ ያስደርግና ይገባል። እዛ ሂዶ በሙስሊሞች ላይ ፈራጅ ሆኖ ነው የሚቀመጠው። ውሸት ይሄ ውሸት ሀዛ ከዚብ ከዚብ ከዚቡን ረአይናሁ ከዚቡን ሰሚዕናሁ ወላሂ ከዚቡን ረአይናሁ ቢኡሚ አዕዩኒና ሀዛ ከዚብ ወላሂ ውሸት ነው። ስለዚህ ማንኛውም ቦታ ላይ የፖለቲካ ፓርቲ ሁለት እንዳትንቀሳቀስ ይህንን ራስህን ጠይቅ፣ ራስህ ፍርድ ስጥ። በራስህ ላይ ነው። ጀነት ቁልፏ በእጅህ ናት። ቁልፉን የምትወረውረው ራስህ ነህ፣ አጥብቀህ የምትይዘው ራስህ ነህ። ዋናው ግን ፖለቲካ ፓርቲ ውስጥ ገብቼ እንቀሳቀሳለሁ ካል የፖለቲካ ፓርቲው ideology ሙሉ በሙሉ ጭንቅላት ውስጥ አለ። ከኋላ አንተ እየገፋህ ነው ያለህ ያንን ሐራም አብሽሩ ጠንክሩ እያልክ ነው ብቻ አንተ ቅራ አትብላ በደሞዝ ይቅር እንደዛ ከሆነ አባል ካልሆንክ የማታገኝ ከሆነ አትብላ አይበላ አፈር ደስ ይብላ እሺ ምንም ነገር አልፈልግም አልፈስሉ ታሲ አላህ ይረዳሃል ወላሂ ለሱና ሐቁ ችግር የለም ብር በምን እንደሚመጣ አታውቅም ብር እኛ ባወጣነው ፕላን አይደለም ብርን የምናገኘው አላህ ይሁን እጃችንና ኪሳችን የሚገባ የኛ ካዝና ተቆጥራ በቃ ሩፊዓት አልአቅላሙ ወጀፈት ስሑፍ ብዕሩም ተነስቷል፣ ደርቋል፣ ብዕሩም ተነስቷል፣ ደርቋል። ለሱሑፍ አብቅቷል። ማግኘት ያለብን ነገር ሁሉ ተወስኖ አብቅቷል። ሪዝቃችን ልክ አራት ወር ላይ ተጽፏል። በዛን ሰዓት እንደ ነፍሰሩ መላይካው ጽፎታል። አልቋል። በቃ አሁን እንደፈለግን ብንቧጭር በሐራም ምን ምን ጨምረው ዚያዳ የለም። አይ ቀዝቃዛ እንዳልሆነ ከሴትም ከወንድም ይሁን በቃ እውጭ የሚወድ ሰው አለ። ከዛ ከዚህ ከዛ ከዚህ የሆነ ቅልብልብ አለ። በቃ እዚህ ልጅ ልጅ ልጅ ቢራቢሮነት ጥሩ አይደለም። ዲናችን ላይ ወላሂ ተቆላህ ተቆላህ ለዲናችን ዱዓ ማድረግ ዲናችንን ማጠናከር ነው። ለዚህ ነው እስላም አውሮፓዎች የተጫወቱብን በዚህ ነው። መካከለኛው ምስራቅ ትንሽ ወጣው በዚህ ነው። አንድ እንኳ ጥሩ ሙጃሂድ የሌለበት ለዚህ ነው። እየተመቱ ወድቃሉ ትንሽ ሲነሳ። እስኪ ምን አለ ማን ጠንካራ ሀገር አለ አሁን ከኢስላም ፖለቲካ ቢጠቅም ኑሮ አይጠቅማቸው ነበር? ይጠቅማቸው ነበር። መካከለኛው ምስራቅ ውስጥ ያለ እስቲ ማን ነው ጠንካራ ጀግና አንዲትን ሀገር ይቋቋማል የሚባል ማናገር ነው? የለም። ማናል አለ? የለም። ፖለቲካውን አልገቡበትም። አተራምተውበታል፣ ገብተው አተራምተውታል። ግን ከ دين الإسلام ወጡ። አላህን ገረፋቸው በሚገርም ሁኔታ። ሙስሊሙ እየተገረፈ ያለው በራሱ ጥፋት ነው። لا يغير الله ما بقوم حتى يغيروا ما بأنفسهم። አላህ በሰዎች ላይ ያመጣውን ጸጋ አይቀይርም። ራሳቸው በራሳቸው ነው የሚቀይሩት። የጸጋ ጸሎት በቃ ያለው እስከዚህ ነው ነግሬያችኋለሁ። الانتماء إلى المذاهب ዋናው ላይ ስንደርስ ደግሞ እንቀራዋለን። الفصل التاسع ዘጠነኛው ዘጠነኛው ላይ የምንማረው አነድረቱል ማድያ ለልሐያት ይችን ህይወት ቁሳዊ አመለካከት መመልከት ይቺ ዓለም የተፈጠረችው እኛ የሆነ ነገር አዘጋጅተን እንድንሄድ ነው። መሸጋገሪያ ናት። ልክ እንደዚህ ግቢ ናት። እዚህ ግቢ የሆነ ግሬድ ይዘህ ወጥተህ ሌላ ስራ ለመስራት ነው እንጂ ይሄ ግቢ በራስ ምንም አላማ የለህም እዚህ የመኖር በቃ ለዚህ ነው ምን ለቅጦ ሄዳለሁ ዓለምም እንደዚህ ተመልከታል። ትቻት ይሄዳለሁ። እዛኛው ላለው ዝግሬድ አጠራቅም በቃ አንጻራዊ ማለት ነው። ግቢ የሆነ ነገር grade ይዞ ወጥቼ እዛ ጥሩ ህይወት ለመምራት ቤት ለመስራት ነው የምትለው እንጂ ይሄ ምንም በራሱ target አይደለም። ይችን ዓለም እንደዚሁ target አይደለችም። እዛኛው ሌላ ቤት አለ። ስለዚህ ይችን ዓለም ቁሳዊ አመለካከት አትመለከታት። ሰርቼ መሄድ ለዛ ማለት ነው። ለዛኛው ዓለም አጭር አመለካከት መኖር የለበትም። ቁሳዊ አመለካከት النظرة المادية ማለት ቁሳዊ አመለካከት للحياة ለዚች ህይወት ይህንን እንማራለን። ፈስለ ልዓሽር አተማኢሙ ወሩቃ ህርዝ ማንጠልጠልና ወሩቃ ቱታን መጠቀም እነዚህንም እንመለከታለን። ይበቃል አይበቃም እዛው ባቡ ላይ አልፈስሉ ልሓዲ ዓሽር ክፍል አስራ አንድ ደግሞ አልሓሊፉ መማል ቢገይሪላህ ከአላህ ውጭ ባለ ወተወሱል እንዲሁም መመጀን ወልስቲዓና እገዛ መጠየቅ ቢልመክሉቅ በፍጥረታት ዱነላህ አላህን ወደ ጎን በማለት እነዚህን እናያለን። እሁድ ነው። ሰዓት አለን ትንሽ። እሺ ክፍል አንድን እንዴ ኢድዓኡ ዒልም ልገይብ ኢድዓ አሊፍ ካለበት ኢድዓ ብላችሁ ቅሩት ብያችኋለሁ። አሊፍ ከሌለበት ዱዓ ነው የሚሆነው። ዱዓ ኢድዓ መሞገት፣ መከራከር ያለለን ነገር ነው ማለት ማለት ነው። ኢድዓ ማለት ዘዕም ይባላል፣ ኢድዓ ይባላል። ሁለቱም ተመሳሳይ ትርጉም ነው ያላቸው። የዝዑሙ መሐመዱን ነበር የሚሉት ቁረይሾች መሐመድ ይላል ሲሉ ያልሆነውን ነገር የዝዑሙ አነ ሙሐመድ እነሆ ነብይ ነብይ ነኝ እያለ ይከራከራል ይላሉ። የዝዑሙ ማለት ምን ማለት ነው? የሚገርም ከጀርባዋ ትርጉም አላት። የዝዑሙ የዝዑሙ ሀደ ረጅል ብለህ ብትናገር ምን ማለት ነው? ውሸቱን ነው ያልሆነውን ነኝ ይላል ማለት ነው። የዝዑሙ የደዒ ሙሐመድን አነሁ ነብይ ሙሐመድ የደዒ የደዒ ማለት ምንድን ነው? ያልሆነው ነኝ ማለት ነው። ስለዚህ ኢድዓኡ መሞገት ዒልመል ገይቢ የሩቅን አውቃለሁ ብሎ በምን የቂራአቲል ከፍቲ መዳፍን በማንበብ ወልፊንጃኒ ሲኒን በማንበብ ወገይሪህማ ከሁለቱም ውጭ አለ ሌላም ሌላ ሙሰቢሐም ይሁን ጀርባንም ይሁን ደረስንም ይሁን በማንበብ ይናገራሉ። እጃው ዒልም الغይብ የሩቅን አውቃለሁ ማለት في قراءة الكف መዳፍን በማንበብ መዳፍን አምጣ ይለዋል። መዳፍን ያነቡና ይሄ መስመሩ ከዚህ ተነስቶ ዘገጠመ ነው የሚሉት አላቸው ራሳቸው። ይሄ ከዚህ እስከዚህ ይገጥማል፣ ይሄ እንደዚህ ነው፣ አንተ እንደዚህ ብትል ሲህ አሻኡ ኮሶ ጠንቋዮች የሚያውቁት ብዙ ነገር አለ። ወልፊንጃን ሲኒንም በማንበብ የሩቅን አውቃለሁ ማለት የሰው ልጅ አንተ እድሜህ ረጅም ነው፣ አንተ እንደዚህ ትወልዳለህ፣ አንተ አካባቢ ልጅ በልጅ ታደርገዋለህ፣ አንተ በጣም ሀብታም ትሆናለህ፣ አንተ ንጉስ ትሆናለህ፣ አንተ እንደዚህ ትሆናለህ፣ የማይባል ነገር የለም። ادعاء علم الغيب يروق ان اوك انه لو ممكن في قراءة الكفي مداف بمانبب والفنجاني سنين بمانبب وغيرهما كمدافنا كسنين مستعلم المراد بالغيب غيب بمالس يتفلقوا ما غاب عن الناس كسوتي يتيرات امالس علم الغيب مالس يروق ما اوك مالس غيب مالس من دنو كتبال ما غاب عن الناس كسوتي يتصور مالس ازيه لنن من الامور بدعي المستقبلة የፊውቸር ጉዳዮች ማለት ነው። ሙስተቅበላ ወደፊት ገና የሚፈጠሩ ጉዳዮች ወልማዲያ ወይም ያለፉ ወይም ያለፉ ወማ ላ የረውነሁ ሰዎች የማያያቸው ማለት ነው። ሰው የማያየው ገይብ ማለት ምንድን ነው ከተባልኩ ከሰው ልጅ የራቀ ነው። ማጋበ አኒና ከሰዎች እይታ የተሰወረ ሚነል ኡሙር ልሙስተቅበላ የወደፊት የፊውቸርም ጉዳይ ይሁን ወልማዲያ ያለፈም የፓስት ዘመን ይሁን ወማ ላ የረውነሁ የማያዩት ማለት ነው ሰዎች በቃ ይሄ ገይብ ያለው የሉጋ ትርጉም ነው። የሉጋ ትርጉም ነው። በዲክሽነሪ ገይብ ምንድን ነው ከተባለ በቃሙስ ምን ብለህ ነው የምትመልሰው? አልገይቡ ማጋበ እኔና ከሰዎች የራቀ የተሰወረ ማለት ነው። የተሰወረ ማለት ነው። ምን الامور المستقبلا የፊውቸርም ጉዳይ ሊሆን ይችላል። ገይብ ነው አይደል? ጀነት ገይብ ነው። ጀሃነም ገይብ ነው። ነኪርና ሙንከር ገይብ ናቸው። ገይብ ነው። አላህ ገይብ ነው አናውቀው። ብዙ ነገር አለ። ሀዛ ገይቡን ላ ያዕለሙሁ ኢለላህ የሚባል ብዙ አለ። ሲራጥ ላይ እናልፈዋለን። ሀዛ ገይብ ላ ያዕለሙሁ ኢለላህ። መቃብር ላይ ስንጠይቅ መልሳችን ይመጣል እንሁን አላህ አለም ሀዛ ገይብ ላ ያዕለሙሁ ኢለላህ። ወደፊት እኛ እድሜያችን የዛሬ ዓመት እንደርስ ይሆን ሀዛ ገይቡን ላ ያዕለሙሁ ኢለላህ። በኢማን እንሞት ይሆን ሀዛ ገይቡን ላ ያዕለሙሁ ኢለላህ። እንወልድ ይሆን አላሁ አለም ሀዛ ገይቡን ላ ያዕለሙሁ ኢለላህ። ሀዛ ልሙስተቅበል ሀዛ ልሙስተቅበል ወልማዲያ ወማ ላ የረውነሁ የማያዩት ነው። ወቀድ እኽተሰ አላህ ተለይቷል። ተዓላ ልዕለ ኃያል የሆነው ጌታችን ተለይቷል። የራሱ የግሉ ነው ማለት ነው። ወቀድ እኽተሰ አላህ የግሉ ነው። ተዓላ ልዕለ ኃያል የሆነው ጌታችን የግሉ ነው። ይሄ እውቀት ቢዕልሚ ገይብን በማወቅ እሱ ብቻ የራሱ ብቻ እውቀት ነው። ገይብን በማወቅ ደረጃ የእኛን ከዚች ቅጽበት በኋላ ያለን ዓለም የሚያውቀው እሱ ነው። እሱ ነው ማንም ያውቅልናል ማን አንተ ወንድ ትወልዳለህ፣ አንተ እዛ ሀገር ትነግሳለህ፣ አንተ እንደዚህ ትወልዳለህ ሲሉ ማንም ያዕሪፉን ሐታ ለአንፉሲህም ለራሳቸው የማያውቁ ሰዎች ናቸው። አስቀድመው ጠንቋዮች በሰው ላይ ሲጫወቱ ምንድን ያሉት? ጠንቋይ ለራሱ አያውቅም አሉ። ለራሱ አያውቅም ለሌላም ሰው አያውቅም። ባወቁ ኖሮ ለራሳቸው ብር በሰበሰቡ ነበር። አንዳንድ ብር እየተቀበሉ ሁለት ሶስት ሶስት አራት አራት ብር የኢትዮጵያ ብር እየተቀበለ አይፈርድም። ዶላሩን ያስመጣ ነበር። የተቀበለ ስንት ብር ይኖራል? ከዓለም ባንካችን ስንት አልደረሱ አይችልም። የለም የለም፣ ውሸታቸው ነው። ጅሎች ናቸው። ከነሱ ባስ ያለን ጅል የበታች ጅሎቻቸውን ያታልላሉ። ነገሩ ኢንጂነሩን አላ ማን ነበር ያታለለ? ታምራት ታምራት ኢንጂነሮች እኮ ሚስቶቻቸውን ሰጥተዋል። ምን ለማግኘት እንደሆነ የሚሰጡት አላህ ነው። ሚስት ሰጥቶ ለማግኘት ነው። ያ አላህ ማጋባ አኒናስ ከሰዎች የራቀ ምን الامور المستقبله የወደፊት ጉዳይ ወልማዲያ ያለፈን ወማላ የረውነሁ የማያዩት ወቀድ اختص الله الله ተለይቷል ተዓላ ልዕለ ኃያል የሆነው ጌታችን ይለያል ቢዕልምህ በዚህ እውቀት የተለየ ነው ጌታችን እሱ ብቻ ነው የሚያውቀው ገይብን። وقال تعالى አላህም እንዲህ ይላል። ይችን አያ በትክክል ተከታተሏል። ምክንያቱም ወልይ ነን ሰዎች የወደፊት ትንቢት ይናገራሉ። አንተ እንደዚህ ትሆናለህ ብለዋል ይላሉ። እንደዚህ አይነት ነገር ከተነሳ አለይኩም አንቱቃዊሙ ሀዛ ቢዕልሚን ጀይደን ኩኑ አሊሚነ ቢሃደ ሸእ ጥሩ እውቀት ይኖራችሁ። በዚህ ዙሪያ ላይ በጣም እኛ ሀገር ውስጥ በስፋት ያለ የምንጨቃጨቅበት point ስለሆነ በትክክል ስሙ። እሺ አላህ ምን ይላል? ቁል በላቸው ሙሐመድ ላ ያዕለሙ የሚያውቅ የለም ፊሰማ መን ፊሰማዋቲ በሰማያት ያለም ወልአርዲ በምድርም ያለም አንድም የሚያውቅ የለም። ምንን አልገይበ ገይብን የሚያውቅ የለም። ቁል በላቸው ሙሐመድ ላ ያዕለሙ የሚያውቅ የለም መን ማንም ፊሰማዋቲ በሰማያትም ያለ ወልአርዲ በምድርም ያለ ማንም አያውቅም። ምንን አልገይበ ገይብን የሚያውቅ የለም በላቸው። ኢላላህ አላህ እንጂ እሱ ብቻ ነው የሚያውቀው። በቃ ነው ያደረገው። ማንም የለም ማንም ማንም አብዱል ቃድር ጂላኒ አልከስዬ ኑሮ ሁሴን ነዳምል ነጫ ልጅ መውጣት አለባቸው። አዎ ማንም የለም አያውቁም እነሱ አለ ራሳቸው ምን እንደሚያጋጥማቸው አያውቁም። የአላህ ወልዮች የአላህ ባሮች እነ አቡበክር እንኳን እኔ ቀኝ እግሬን አስገብቼ ግራ እግሬን ቀኝ እግሬን አስገብቼ ቀኝን ሳላስከተል አላምንም ያሉት ምንድን ነው ተነግሮታል እኮ ጀነት ትገባለህ ተብሎ ሱብሃንአላህ هؤلاء الصحابة أجل العلماء أجل الأولياء ታላላቅ ወልዮች እነማን ናቸው ምድር አንድ እንትን ምድራችን ላይ ቁጥር አንድ ባዕደ ነብይሃ ከዚች ኡማ ከነብዩ ቀጥሎ ትልቁ ወልይ ማን ነው አቡበክር ስዲቅ ነው አብዱል ቃድር ጀይላኒ አይደለም አቡበክር ስድቅ ናቸው። ታላቁ ግን የሚገርመው ኡማው በአቡበክር ስድቅ አይደለም ጀን የሚለው አብዱል ቃድር ጀላኒ ነው። በቁርአን አይታወቁ፣ በሐዲስ አይታወቁ። ቁል ላ ያዕለሙ መን ፊ ሰማዋት ወልአርዲ አልገይበ ኢላላህ ፈላ ያዕለሙ አልገይበ ሩቅን የሚያውቅ የለም ኢላላህ አላህ እንጂ ሩቅን የሚያውቅ የለም። ሱብሃነ ራት የተገባው ጌታችን ከጉድለት ወህደህ ብቻውን የሆነ ጌታ ወቀድ ዩጥሊዑ ወቀድ ዩጥሊዑ አንዳንድ ጊዜ ሊያሳውቅ ይችላል። ሩሱለሁ መላእክተኞችን ሊያሳውቃቸው ይችላል። አላማ ሻአ እሱ በፈቅ ምን ገይሪ ከሩቅ እውቀቱ እሱ የፈቀደውን ያሳውቃል። ለሕክመትን ለሕክመትን ለጥበብ ለጥበብ ለሆነ ነገር ወመስላሃ ለጥቅም ሲል ያሳውቃቸዋል ሩሱሎችን። ነብዩ አለይሂ ሰላቱ ወሰላም ሁለት ሰዎች ይመጣሉ አሉ። አንዱ እኔ ያላየኋቸው የጀሃነም ሁለት ግሩፖች ይመጣሉ ብለዋል። ምንና ምን አንዱ ሰዎችን የሚቀጠቅጡ ሰዎች የሚደበድቡ ለብሰው ያለበት ሴቶች ይመጣሉ አሉ። እኛ አየናቸው። ነብዩ አላዩአቸውም ነበር፣ እኛ በትክክል ተመለከተናቸው አየናቸው። ያ አላህ አሁን ላይ ሁነን የነብዩን ንግግር ስንሰማ ምን ያክል ሲድቅ እንደሆነ እናውቀዋለን አይደል? ራይብ ነው። አላዩአቸውም ይመጣሉ አሉ። እንዳሉትም መጡ፣ እንዳሉትም መጡ። ራይብን ስላወቁ ነው ነብዩ አይደለም። ወማ የንጢቁ አኒል ሀዋ ኢላ ወህዩ ዩሃ በወህይ ነው የሚናገሩት ነብዩ አለይሂ ሰላቱ ወሰላም። በል መሐመድ የተባሉትን ነው አሉ። ሌላ የለም። የገይብን የሚያውቅ ማንም የለም። فلا يعلم الغيب የሩቅን የሚያውቅ የለም። ስውርን ዓለም የሚያውቅ የለም። إلا الله አላህ እንጂ سبحانه ጥራት የተገባው ጌታችን ተጉድለት وحده ብቸኛ የሆነው ጌታችን وقد يطلع قد አልፎ አልፎ ማለት ነው። وقد يطلع future verb ላይ قد ስትገባ ብዙውን ጊዜ ተጠቅልለን ነው የምትጠቅመው አልፎ አልፎ አንዳንድ ጊዜ وقد يكون አልፎ አልፎ ይሆናል የምንለው ነው። future verb ላይ تقليلية ነው የምትጠቅመው። ወቀድ ዩጥሊዑ አልፎ አልፎ ሊያሳውቅ ይችላል ለሁ መላእክተኞቹን አላማ ሻአ እሱ በፈቀደው ነገር ላይ ምን ገይሪህ ከሩቅ እውቀቱ የተወሰነ ነገር ምን ያደርግላቸዋል ያለች ያደርግላቸዋል። ትንሽ ጭላንጭል ያሳያቸዋል። ምን ገይሪህ ከሩቅ እውቀቱ ለፈለገው ወቀድ ዩጥሊዑ ለሁ መላእክተኞችን አላማ ሻአ በፈቀደው ነገር ላይ ነው ሁሉም ነገር አይደለም የለቀቀላቸው። ነብዩ አለይሂ ሰላቱ ሰላም ሐምዛ እንደሚገደል አውቀዋል አላወቁም። እሁድ ላይ ሐምዛ ይገደላል ብለው አልጠበቁም። እነ ሙስዓብ ብን ዑመይር ታላቁ ወጣት ይገደላል ብለው አልጠበቁም። ራሳቸው ክራንቻቸው ክራንቻ ይሰበራል ብለው አላወቁም። ጉድጓድ ውስጥ እንደሚገቡም አላወቁም። ያ ሁሉ ትርምስ እንደሚፈጣ እንደሚመጣም አላወቁም። ነብዩ አለይሂ ሰላቱ ወሰላም ነብዩ አለይሂ ሰላቱ ወሰላም ተኝተው ስለ ያላመለጣቸው አመልጧቸዋል። ብዙ ገይብ ነገር ነው። ብዙ ገይብ ነገር ነብዩ የማያውቁት አለ ያላወቁት፣ ግን ያወቁትም አለ። ያወቁት አላህ ስላሳወቃቸው ነው። አያውቁም ነው መጀመሪያ አያውቁም፣ ግን አንዳንድ አልፎ አልፎ አላህ ያሳውቃል ሩሱሎችን ወቀድ ይጥሊዑ ላሁ ሩሱለሁ መላእክተኞችን ያሳውቃቸዋል። አላማ ሻአ በፈቀደው ነገር ላይ ብቻ ሁሉም ነገር አይደለም የሚገልጽላቸው። ሚን ገይሪሂ ከሩቅ እውቀቱ ሊሕክመቲን ለጥበቡ ነው የሚያሳውቃቸው። ወመስለሓ ለጥቅም ነው። ለዚች ኡማ ጥቅም አለ ያለውን ነገር አሳውቋቸዋል ለነብዩ። የሴቶችን አመጣጥ ነገሩ። እንደዚህ አይነት ሴቶች ይመጣሉ አሉ። ለምን መሰላል? ሴቶች ወደ ኒቃብ እንዲመጡ ጀነት አይገቡም። ወላ የድኹልነ አልጀነተ ወላ የጅድነ ሪሐሃ ጀነትም አይገቡም የጀነትንም መዓዛዋን አያገኙም። የጀነት መዓዛ ከዚህ ከዚህ ርቀት ላይ መዓዛዋ ያውጃል ብለዋል ነብዩ አለይሂ ሰላቱ ወሰላም። ያንን አያገኙም ማለት እንዲጨነቁና ከዚህ ድርጊታቸው ተቆጥበው ወደ ሂጃቡ ወደ ኒቃቡ እንዲመጡ ይህን ያደረጉት ነብዩ አለይሂ ሰላቱ ወሰላም። ይሄ መስላህ ማለት ነው፣ ጥቅም አለው። ገይቡን ያሳወቃቸው አላህ ጥቅም አለው። ቢሕክመትን ወመስላሃ ነው አላህ የሚያሳውቃቸው ገይብ ሲያሳውቅ ቃለ ተዓላ ሌላም አያ እነዚህን አንቀጾች ከያዛችሁ ማንም ገይብ የሚያውቃል ኧረ ከሌ ሸህ እኮ በጣም ያውቃሉ እሳቸው የሩቅ ማንበብ ይችላሉ የሚገርም አላህ መነጽር ሰጥቷቸዋል ይባላል ይህንን ሰምታችሁ አታውቁም አሰሙም ሰምታችሁ አታውቁም ገይብ የሚያውቅ ቃለ ተዓላ አላህ እንዲህ ይላል፣ ዓሊሙል ገይቢ የሩቅ አዋቂ የሆነ ጌታ ነው። فلا يظهر ግልጽ አያደርግም። على غيبه በሩቅ እውቀቱ ላይ አሃዳ አንድንም ሰው አያሳውቅም። እላ መን ይርተባ የመረጠውን የወደደውን እንጂ من رسول ከመላእክተኞች ኤክሰፕሽን አላወጣም። እዚህ ላይ ሩሱሎች ብቻ ናቸው غيب ካወቁ የሚያሳውቃቸው እንደው ካሳወቀው ለሕክመትን ወመስለሓ ለኡማው ጥቅም ለሆነ ሕክማ ለጥበብ ሲባል ካሳወቀ የሚያሳውቀው እነማንን ነው? ረሱሎችን ነው። ከዛ ውጭ ያለ ማንም አያውቅ። የሌላ ድርጅ ያቀርባሉ። የማንን አባባል መሰላቸው? ከድር ከድርና ሙሳ አንድ ላይ ሲሄዱ ልጁን ገደለው። ለምን ትገላለህ አለ። መስላሃውን ነገር መርከቢቷንም ጀልባዋን ቀደዳት። አንተ ሰዎችን ልታፈጥም ነው እንዳለ አሁንም ተዋል። ቤቱንም ሊወጥ የነበረውንም ግድግዳ ነካ ነካ እንደዚህ በኢሻራ በምልክት ብቻ ቀጥቀጥ አደረገው። ይሄ ገይብ ነው። ከዚህ ጀርባ ያለውን ነገር ነገረው። ልጁን የገደልኩበት ምክንያት እንደዚህ እንደዚህ ነው። እናትና አባቱን ወደ ክፍረት ዓለም ይከታቸዋል ኋላ ላይ። ስለዚህ መገላገል አለ አላህ ይተካቸዋል ይላል አለና ነገረው። ይችን ገይብ ማን ያውቃል? ኸቢር ኸቢር ወልይ ነው አሉ። ስለዚህ ወልዮች ነብይ የማያውቀውን ሳይቀራቱ ወልይ ያውቃል እስከማለት ደርሰዋል። ምን እንደሚሉ ታውቃላችሁ? የሀዲሱ መስመር ሌላ፣ የወልዮች መስመር ሌላ ይሆናል። አንተ የምታውቀው ሰጠሩን ኦሆፉን ነው፣ እኛ የምናውቀው ሚስጥሩን ነው ይሏል። ላይ ያለውን የምናነበው ይሄ ሴት ነው፣ ሴት ነው። ኸድር ምንድን ነው? ራሱ ይህን ከሰራ በኋላ وما فعلته عن أمري ይላል መጨረሻ ላይ በራሴ ፍቃድ አይደለም ሙሳ ይህንን የሰራሁት አለ። ማን አዞኝ ነው ማናዞኝ ነው አላህ አዞኝ ነው። እንደዛ ከሆነ ከአላህ ጋር ኸድር ይገናኛል ማለት ነው በወህይ ወነብዩላህ የአላህ ነብይ ነው። የአላህ ነብይ ደግሞ አላህ ያሳውቃል። ያሳውቀውን ኸዲርን አሳውቆታል ማለት ነው። ያችን እውቀት አልገባችሁ? አሊሙል ገይቢ የሩቅ አዋቂ ጌታ ነው። ፈላ ዩብሂሩ ወልይ ነው እንዳይሏችሁ። ኸዲር ወልይ ነው ብለው ከተከራከሩ ለወልይ በር መክፈቻ ነው። ለምን ኸዲር ወልይ ነው ካሉ ኸዲር ደግሞ ብዙ ገይብን አውቋል። የተወሰኑ ገይቦችን አውቋል። ስለዚህ ወልዩ ሁሉ ያውቃል እንደ ቀድር ይሉ ነው። እንደውም ሙሳ አላወቀው እናወቀው እሱ ነው የሚሉት ይከራከራሉ። ቀድር መጀመሪያ ምንድን ነው? ነብይ ነው፣ አላህ ነብይ ነው። መጅማዕ البحرين ላይ የተላከ ነብይ ነው ቀድር። ለምን በዋህይ እንደተናገረ እዛው ቁርአን ላይ ይናገራል። ወማ ፈዐልቱሁ ምን አምሪ በራሴ ትእዛዝ በራሴ እውቀት አይደለም ያደረግኩት አላህ አዞኝ ነው ነው ያለው። ስለዚህ ታዟል። ከታዘዘ ምንድን ማለት ነው? በወህይ ይገናኛል። በወህይ ከተገናኘ ምንድን አሊሙል ገይቢ የሩቅ አዋቂ ጌታ ነው። ፈላዩ ብሄሩ ግልጽ አያደርግም አያሳውቅም። አላ ገይቢ በሩቅ እውቀቱ ላይ አሐዳ አንድንም ሰው አያሳውቅም አላህ ኢላ መን ይርተባ የፈቀደውን የወደደውን እንጂ የመረጠውን እንጂ ምን ረሱልን ከመላክተኞች አይላ ዩጥሊዑ አያሳውቅም አላህ አላ ሸይን በምንም ነገር ላይ አያሳውቅም ሚነል ገይብ ከሩቅ እውቀት ኢላ መን ይስጠፋ የመረጠውን እንጂ የሪሳለቲ ለመለክቱ የመረጠውን አካል ብቻ ነው ገይብን የሚያሳውቀው ሙሉ ገይብን ሙሉ ገይብን ነው የሚያሳውቀው የተወሰነ ማወቅ ያለበት ሁሉ ህክመትን ወመስላሃ ይጠቅማል የተባለን ነገር ነው የሚያሳውቀው። ይጠቅማል የተባለን ነገር ሙዕጅዛ ሆኖ የሚያገለግል ከሆነ ለምሳሌ ነብዩ አለይሂ ሰላቱ ወሰለም ያሉት ነገር አለ። ምን አሉ? አባቴ ማን ነው አላቸው። መጣና ድቃላ ነው እየተባለ ይታማ ነበር። አባቴ ማን ነው አላቸው። ነብዩ አለይሂ ሰላቱ ወሰለም ተናደዱና እንጠይቁ፣ እያንዳንዱን ነገር እንጠይቁኝ አሉ። ንጠይቁኝ አሉት። መጣና አባቴ ማን ነው አላቸው። ዲቃላ ነው የከሌ ልጅ ነው የከሌ ልጅ ነው የከሌ ልጅ ነው እየተባለ አቡ ከፉላን እከሌ ነው ተባለ። አስመሰከረ። እሱ ውስጡ ቅቤ ቀጥ ማን ያስፈረደ። ዑመር ግን ተንበረከተና ያ ረሱላህ ረዲና ቢላሂ ረበን ወቢሙሐመድን ነብይን ወረሱላ በአላህ ጌትነት ወድናል የሰውን ነብይነትን ተቀብለናል፣ አይቆጡብን አለ። ተንበረከተና ለመናቸው። ተቆጡ ነብዩ አለይሂ ሰላቱ ወሰላም። የዛን ሰዓት አላህ ይሄ ነገር ይጠቅማል ማለት ነው፣ እነዚህ ሰዎች ጥርጣሬ ውስጥ እንዳይገቡብኝ ስጠይ ብለውት ነው። ሁሉን ነገር ያለ የፈለጋችሁትን ጠይቁኝ ሁሉን ስለሚያውቁ አይደለም፣ አላህን ይጠይቁታል። ሂክማ አለ እዚህ ላይ መስለህ አለ ኡማው እንዳይጠን ኡማው ይሄ ነብይ አዎ ትክክለኛ ነብይ ነው እንድልና እንድቀበል አላህ ጋይብን ያሳውቃቸዋል። ለመስለሐቲን ወሂክማ ነው ረሱሎችን ስለዚህ አሊሙል ገይቢ አላህ ሩቅ አዋቂ ነው። ፈላ ዩዝሂሩ አያሳውቅም አላ ገይቢ የሩቅ እውቀቱን አይሰጥም። አሃዳ ለአንድም ሰው አያወጣም። አሃዳ ነው ያለው ለአንድም ሰው አያወጣም። exceptional አመጣና እነማንን ብቻ ነጥሎ አወጣቸው። إلا من ارتضى የመረጠውን የወደደውን ሲቀር ሚን ረሱሊን ከመላእክተኛ ነው ያለው። من الخلق አይደለም ያለው ከፍጥረታት የመረጠውን አይደለም ያለው። ኢላ መን ይርተባ ሚን ረሱሊን ረሱል ሆኖ የማያውቅም ይኖራል። ኢላ መን ተባ ምን ረሱል እንኳን ሌላው ተራው ህዝብ ይቅርና ማለት ነው። أحدا ብሎ መጀመሪያ ዝግቶታል። ሩቅ እውቀቱ ላይ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ አንድንም ሰው ግልጽ አያደርግለታል። ኢላ መን ተባ ምን ረሱል እቺ አያ ብቻ ትበቃቸው ላይ ለመከራከር እቺ አያ ብቻ ለህዋ የእንትኖች እናውቃለን የሚሉ ሰዎች ጀራ የምትመታ አያ ይችላል። ምንም መፈናፈኛ የለም። ምንም ምንም አይ ላይ ይጥልዑ አላ ሸይን በምንም ነገር ላይ አያሳውቅም። አላህ ምን ልገይብ ከሩቅ እውቀት አያሳውቅም። እና መን እስጠፋሁ የመረጠውን አካል እንጂ ለሪሳለቲ ለመለክቱ የመረጠውን እንጂ ለመለክቱ የመረጠውን እንጂ ሩሱሎችን በቁርአን በሐዲስ የተጠቀሱ ሙርሰሎችን እነሱም ገይብ ሊያሳውቅላቸው ይችላል። ለሕክመትን ወመስልሓ ለሪሳለቲ የመረጠውን እንጂ ፈዩዝሂሩሁ እሱን ያሳውቀዋል። አላማ የሻኡ የፈለገውን የፈቀደውን ያክል አላህ ምን ገይብ ከሩቅ እውቀት የፈቀደውን ያክል ያሳውቀዋል። ሰውዬ የፈቀደውን ያክል አይደለም የአላህን አይ አንድ አራት አምስት ነጥቦችን ማወቅ አለበት ከተባለ እነሱን ብቻ ነው የሚያውቀው፣ ሌላውን ዓለም አያውቅም። ለምሳሌ ከኛ ውስጥ እከሌ ሙናፊቅ ነው ብለው ሊያውቁ ይችላሉ፣ ሌላውን አያውቁም። እከሌ ጀነት ነው ሰውየው ልግደል ካሊድ ልግደል ሲላቸው ምንድን ነው ያሉት? ይፈልይ ይሰግዳል ይሰግድ ይሆናል ሰው አትግደል አሉት። አረፈ ከሚሙሰልም ለይሰ ቢቀልቢሂ ሶላ ምንም ሶላቱን የማይማርኩ ዝም ብሎ ስንት ሰጋጅ አላቸው። ላ እኔ የሰዎችን ልብ ለመሰንጠቅ አይደለም የሚሰላኩት አሉ። ይሄ ሰውዬ ካፊር ይሁን ሙእሚን ለይተው አቁም ነብዩ አለይሂ ሰላቱ ወሰላም ተግባባናል። በጣም ግልጽ ነው። አይላ ይጥልዑ አላ ሸይእ ምን الغيب ከሩቅ እውቀት አያሳውቅም ኢላ መን ይስጠፋ የመረጠውን አካል እንጂ ለሪሳለት ለመለክቱ ፈዩዝሂሩሁ አላህ ግልጽ ያደርገዋል ያሳውቀዋል አላማ የሻኡ እሱ አላህ በፈቀደው ያክል ምን الغيب ከሩቅ ያሳውቀዋል ለጥቅም لأنه يستدل ይጠቀምበታል መረጃ አድርጎ ይጠቀምበታልና ሰውየው ያ ሙርሰሉ ማለት ነው ነብዩን አሳውቋቸዋል የተወሰነ ዒሳም የተወሰነ ያውቃል ሙታን የተወሰነ ያውቃል። ለምን አሳወቃቸው ካል ሊአነሁ ይህ ነብይ የስተድሉ መረጃ አድርጎ ይጠቀመዋል አላ ለነብይነቱ ነብይ ነኝ ነብይ ከሆንክ እስቲ ከዚህ ጀርባ ምን አለ? ነብይ ከሆንክ የኔ አባት ማን ነው? ነብይ ከሆንክ ግመሌ ጠፍታለች፣ የት ነው ያለችው? ነብይ ከሆንክ እኔ እንደዚህ አይነት ጠፍቶብኛል፣ የት ነው ያለችው? ሊጠይቁ ይችላሉ። ለሰውየው ሲባል አይደለም ሰውየው አካባቢ ብዙ ሰዎች ሊኖሩ ይችላሉ። የዛን ሰዓት ይችን ነገር ብናገር ጥቅም ላይ ይውላል፣ እነዚህ ሰዎች ሂዳ ያገኛሉ ከተባለ አላህ ያሳውቃቸዋል። ጥቅም ከሌለው ደግሞ የለም አያሳውቅም። ስለዚህ በገደብ ነው ያለው ማለት ነው። እየገባችሁ ነው የምንቀረው። ሊአነሁ የስተድሉህ ይህ ነብይ ይጠቀምበታል መረጃ አድርጎ አላ ንቡወቴ በነብይነቱ ላይ ቢልሙዕጂዛት በሚራክሎች ማለት ነው። ሙዕጂዛት ሙዕጂዛት ማለት ተአምራት አለቲ እነዚህ ተአምራቶች ደግሞ ተአምራት ብዙ ተአምራቶች አሉ። ተአምራት ነቢያቶች የሚያሳዩት ተአምራት አሉ። ሙሳ ፈሳረት አፋ ሐየተን ተስዓ የሙሳ ዘንድ ተንቀሳቃሽ እባብ ሆነች። ወዒሳ አብራ አልአክመሃ ወልአብረስ ለምጣ የነበረባቸውን ሰዎች አዳነ። ፈከዛሊከ ሰንዐ ሚነ ጢን ከሀይአት ጠይር እንደ በራሪ ከጭቃ እየሰራ ይነፋባቸው ነበር። ፈአህየል መውታ ሙታንንም እንቀሰቀሰ ቢኢዝኒላህ በአላህ ፍቃድ። እንደዚህ አይነት ሙዕጂዛ ይሰጣቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ነብዩና ሙሐመድ ዐለይሂ ሰላቱ ወሰላም ካነ የንቡዑ ሚን በይኒ አሳቢዒህን ማ ከጣታቸው መካከል ውሃ ይፈልቅ ነበር። ነብዩ ዐለይሂ ሰላቱ ወሰላም ረሱሉ ዐለይሂ ሰላቱ ወሰላም ከለመሁል ሐጀሩ ድንጋይ አናግሯቸዋል። ወከለመሁ ሸጀሩ ዛፍም አልቅሶላቸዋል። ወከለመሁል ወበሩ እንደዚሁ አበቡ ወከሎ ወይንም እንስሳው አናግሯቸዋል። ፈከዛሊከ አልኢብሉ ግመሉም ወቅሷል ወቅሳ ያለ ማልችለውን ሸክም እያሸከመኝ ነው ባለቤቴ ብሎ ለነብዩ ከሷል። ነብዩ አለይሂ ሰላቱ ወሰላም ከለመሁን አልኢብል ቢከላም ፈሲሕን አረብይ ሙቢን አናግሯቸዋል። ነሁ ሚን ንቡዋ በነብዩ በነብዩ ፊት ለፊት ማዱ ተፍሲር ሲያደርግ እንሰማ ነበር ብሏል። ሱብሃንአላህ ሱብሃንአላህ ሱብሃንአላህ ዛፊቷም ኹጥባ ሲያደርጉባት የነበረው መስጊዱ ተሰርቶላቸው መስጊድ ውስጥ ሌላ ሚንበር ላይ ሲወጡ ሲደገፏት የነበረችው ድሮ አለቀሰች፣ ተንሳፈፈች። ነብዩ አለይሂ ሰላቱ ወሰላም አብሽሪ አይዞሽ ጀነት ውስጥ አለሽ ቦታ ሲሏት ቀጣይ ሰከነች ሸጀራ። ነብዩ አለይሂ ሰላቱ ወሰላም እንደዚህ አይነት ምን ይባላል? ይሄ ሙዕጂዛት ነው የሚባለው። ከሙዕጂዛት ውስጥ ደግሞ ይደመራል። እንቅራ ለአንሁ ይህ ነብይ የስተድሉ መረጃ አድርጎ ይጠቀምበታል። ዒልም ገይብን ማወቁ አላ ንቡወቲ የነብይነቱ ማረጋገጫ አድርጎ ይጠቀምበታል። ቢልሙዕጅዛት ሙዕጅዛቶችን እንደሚጠቀም ሁሉ አነቲ ሙዕጅዛቶች ሚንሃ ከሙዕጅዛቶች ውስጥ ይመደባል። ልክ ከሚራክል ውስጥ ይመደባል። ምን አልኢኽባሩ መዘገብ፣ መንገድ፣ መናገር አኒል ገይብ ስለ ሩቅ መናገር ራሱ ከምን ይቆጠራል? ገይብን መናገር ከምን ይቆጠራል? ከሙዕጅዛ ይቆጠራል። ከሙዕጅዛ ይቆጠራል። عن الغيب الذي لنبيك تسط معجزاته أعظم المعجزات ما هو أعظم المعجزات كمعجزات كله مراكل وفي مراكل في بالو معنا شمتو ما هو أعظم المعجزات الذي أعطي لنبينا محمد صلى الله عليه وسلم ما هو كم نسوس كل معجزة ما لهذه الأمة من دنم ها؟ من دنيا؟ ها ها؟ عبشر من؟ بدي ها قابي سماوات من دنيا؟ قرآن؟ كرات عم السندك؟ قرآن؟ أعظم المعجزات من دنيا؟ هو القرآن العظيم لا يأتيه الباطل من بين يدي ولا من خلفي ما سنبلشت ما يدرس بك መቼም የማይቀላቀልበት የማይሰረዝ የማይደለስ የማይደለስ የሆነ ትልቁ ቁርአን ዋናው ሙዕጂዛ ትልቁ ሙዕጂዛ የሌሎች ሙዕጂዛ ዘመኑ ሲያልፍ ያልፋል። የሙሴ ዘንግ የዛኑ ጊዜ ወደ ላምነት ተቀየረች፣ የዛኑ ጊዜ አለፈች። አይደል እንዴ? ሙሴም ቀሰቀሱ፣ እንትና ዒሳም አስነሳ፣ የዛኑ ጊዜ ተቀሰቀሰ፣ አለፈ። በዛው ሰዓት ብቻ። ቁርአን ግን ኢላ የውሚል ቂያማ ይሰራል። ታምራት ኢላ የውሚል ቂያማ ቀጣይነት አለ። ለዚህም ሰይዱል ሙዕጂዛት ይባላል። ለማንኛውም ምን ሙዕጅዛት ቢልሙዕጅዛት በሙዕጅዛት ነብይነታቸውን ሲያረጋግጡ አለፊ ሙዕጅዛት ማለት ደግሞ ምንሃ ከነሱ ውስጥ ይመደባል። አልኢኽባሩ መናገር ነብያቶች መናገራቸው አለል ገይብ ገይብን መናገራቸው አለዚ ያ ገይብ ዩጥሊዑሁ አላሁ ዐለይህ አላህ የሚያሳውቃቸው የሆነ አላህ የሚያሳውቃቸውን ገይብ ራሱ መናገር ከሙዕጅዛ ውስጥ ይመደባል፣ ይደመራል፣ ይደመርላቸዋል። አለዚ ዩጥሊዑሁ አላሁ ዐለይህ አላህ የሚያሳውቃቸውን የሩቅ እውቀት እኽባር መናገራቸው ከሙዕጅዛት ይመደባል። ሙዕጅዛት ደግሞ ለምን ይጠቅማቸዋል? የስተድሉ ቢሃላ ንቡወቲ ለነብይነታቸው ማረጋገጫ መረጃ አድርገው ይጠቀሙታል። ከነዛ ውስጥ ይመደባል አን ኢኽባሩ አኒል ገይብ ስለ ገይብ መናገር አለዚ ዩጥሊዑሁ አላሁ ዐለይህ አላህ የሚያሳውቃችሁ ሆነ ወሃዳ ይህ ገይብን ማወቅ የዑሙ ረሱል አልመለኪ ወልበሸሪ የመላይካንም ወልበሸሪ የሰው ልጅንም መለክተኛ ያካትታል። የሰው ልጅንም የመላእካንም መለክተኛ ያስይዛል። ጅብሪል ለምሳሌ ምንድን ነው? ረሱል ነው አይደል? ረሱል ነው። ጃኢል الملائكة رسلا أولي أجنحة مثنى وثلاث ورباع ይላል አይደል? الحمد لله الذي فاطر السماوات والأرض جاعل الملائكة رسلا ይላል። መላኢካዎችን መላእክተኛ ያደረገ ጌታ ምስጋና ይገባው ይላል። የመላኢካ ምን አለ? ሙርሰል አለ ሙርሰል አለ ጅብሪል ወሚካኤል አሉ አይደል ወኢስራፊል ወመለኩል መውት እነዚህ ሁሉ ሙርሰል እኮ ናቸው ሪድዋን ማሊክ አውላይ ሙርሰል ዛም ስለዚህ ሩቅ ያውቃል ኢላ መን ይርተባ ሚን ረሱልን ስንል ከሰው ልጅ መላክተኛ ብቻ አይደለም ከረሱል የመረጠውን ስንል የዑሙ ያጠቃልላል ያካትታል አረሱል አልመለኪ የመላይካ ረሱልም ወልበሸሪ የሰው ልጅም ረሱል ይህን ያካትታል። ከሁለቱ ነው ረሱል ያለው ከጅን የለም ከጅን የለም። ተጓብተናል አይደል? ረሱል አልመለክ እያሰብ እ ጅብሪል ምንድን ነው? ረሱል እኮ ነው። ወረሱሉላህ ጀዓ ረሱሉላህ ረሱሉላህ ጅብሪል ኢላ ረሱሊላህ ሙሐመድን ብለህ ብትናገር እንታይ አታውቁም እንዴ? ረሱል እኮ ይባላል ጅብሪል ረሱል መላክተኛ ነው። ወላ ይጥልዑ አያሳውቅም ገይረሁማ ከሁለቱ ውጭ አለን ከማና ከማን ልጅ ሸምሱ ከምና ከምን ልጅ ከረሱል አልመለክይና ከረሱል አልበሸርይ ከነሱ ውጭ አለን አያሳውቅም ሊደሊል አልሐስሪ ሊደሊል አልሐስሪ አገላለጹ ምን ያደርጋል? ይገድባልና ደሊል መረጃው አልሐፍር ይገድባልና መረጃው ይገድበዋል። ሊደሊል ሐፍር መረጃው ይገድባል። አዎ አገላለጹ እኛ ራሱ በአማርኛችን ራሱ ይገድባል። አረብ አረብያውማ የተካነ በላጋው ውስጥ የገቡ ሰዎች ስነ ቃሉን በጣም የሚያውቁት እነሱ በጣም ይረዱታል። አሊሙል ገይቢ በነጌቲቭ ነው ያመጣው። ፈላ يظهر على غيبه أحدا አያሳውቅም። أحدا አክዶታል በ أحد አንድንም አያሳውቅም አላር አንድንም አያሳውቅም አለና ኢላ ማን የተባ ሚን ረሱልን ብሎ exception አላወጣ የሚያውቁት እነዚህ ብቻ ናቸው። አንድም ሰው የለም ኢላ መሐመድ ለይሰ انسان في المسجد الا احمد ከተባለ ሌላ ሰው አለ ብለህ ድጋሚ አትጠይቅ። በቃ አህመድ ብቻ ነው መስጊድ ውስጥ ያለው። ለምን አገላለጹ የሰውየው ምን ያደርገዋል? ገድቦታል። ሌላ ማንም እንደሌለ ለይሰ ፊል መስጅድ በሸሩን ኢላ ሸምሱ ምን ምን ማለት ነው? ማንም ሰው የለም። በድሮ አለ ብለህ እንዳትጠይቅ። በቃ ማን ብቻ ነው ከኋላ በ negative ነው የመጣው። ለይሰ አሐዱን ፊል መስጊድ በመስጊድ ውስጥ አንድም ሰው የለም ኢላ ተመረድን ምንድነው የምንረዳው ከዚህ ደሊሉ ምንድነው በቃ ሌላ ሰው የለም ማለት ነው ሸምስ ውስጥ አለ በድሩስ የለም መሐመድ አለ ብለህ አይጠየቅም። አረብስ እንትኑ ማለት ነው። ሊደሊል ሐፍር የተባለው ይሄ ነው። አገላለጹ የቁርአኑ አገላለጽ ሐፍር አለበት፣ ሊሚት አድርጎታል፣ ገድቦታል። ፈመን ادعى የተከራከረ የሞገተ ዒልም الغيب غيبን አውቃለሁ ያለ بأي وسيلة በማንኛውም ዘዴ ምን الوسائل በማንኛውም ዘዴዎች ከዘዴዎች ውስጥ በማንኛውም ዘዴ ኮከብን ይቅጠር፣ فنجان ን ሲኒን ያንብብ፣ مسبحة ንም ይቀጥቅጥ ምንም ያድርግ በአይ ወሲለት ምን الوسائل ከተለያዩ ዘዴዎች አንዷን ዘዴ ተጠቅሞ አውቃለሁ ካለ እ meteorologist ይታወቃሉ? አዎ ምንም አያውቁም። ከምን በመነሳት ነው የሚንደረደሩበት ነገር አለ አይደል? ከህንድ በኩል የሚነሳው ንፋስ ምናምን ብለው ይሄ ከፍተኛ የደመና ክምችት ይፈጠርና እንደዚህ እንደዚህ ፕሮቶኮል ይነግሩናል። የሆነ ነገር ተከተለው ነው የሚሄዱት ወይ ባያውቁም አጣራፍ meteorologist ኦችን ዑለማዎችን የመክሯቸው ምን ብለው ነው? አለ እኮ የአረብያ አንዳንዱ ቻናል ላይ ይናገራል። ቢኢዝኒላ በዛ አካባቢ እንደዛ አይነት ዝናብ ይጠበቃል እያሉ ቢኢዝኒላ ቢኢዝኒላ ቢኢዝኒላ የግድ እሱ መኖር አለበት። ዝናብ ይዘንባል ብለህ አራት ነጥብ ካደረገ ሰውዬ ረጃ ዒልመል ገይብ ነው ይሄ ብለው ላይመጣም ይችላል። ተጓልተናል። ፈመን ادعى የሞገተ علم الغيب የሩቅን አውቃለሁ ብሎ የሞገተ بأي وسيلة በማንኛውም ዘዴ ምን الوسائل ከዘዴዎች غير ውጭ من استثناه الله አላህ በ exceptional ያወጣቸው ምን رسول ከመላእክተኞቹ ከመላእክተኞቹ በ exceptional ካወጣቸው ውጭ ያለ ሰው የሆነ ዘዴ علم الغيب አውቃለሁ ብሎ የተከራከረ فمن ادعى የሞገተ علم الغيب የሩቅን አውቃለሁ ብሎ بأي وسيلة በማንኛውም ዘዴ من الوسائل በዘዴዎች ገይራ ውጭ አለ መን ይስተሰናሁ ላህ አላህ በ exceptional ያወጣችሁ እስኪስና ማለት በ exceptional መወጣት ነው። ኢላ መን ይርተባ ሚን ብሎ ማለት ነው። من رسله ከመላእክተኞቹ በ exceptional የተወጡ ከነሱ ውጭ ያለ ሰው የአዩ ወሲለት ምን ለወሳይ ከዘዴዎች በማንኛውም ዘዴ ተጠቅሞ ኢልመል ገይብን አውቃለሁ ብሎ የሞገተ ፈሆ ካዚቡን ውሸታም ነው። ካፊሩን ካሃዲ ነው። ካፊር ነው። ኢልመል ገይብ አውቃለሁ አለ ካፊር ነው። ይከፍራል። ቀጥታ ከኢስላም የሙስሊም ወንጀለኛ አይደለም። ከእስላም ቀጥታ ነው የሚወጣው። የሚሄደው ሰውዬ ራሱ ከእስላም ይወጣል። ሰዋኡን እኩል ነው፣ ልዩነት የለውም። ادعى ذلك ይህን ዕልመ ልገይብን አውቃለሁ ብሎ ቢከራከር ቢዋፊቅ ቂራአቲል ከፍ መዳፍን በማንበብ ዘደ ተጠቅሞ ይሁን አውል ፊንጃን ወይ ፊልም በማንበብም ይሁን አውል ከሃና በጥንቆላም ዘደው ይሁን አውል ሲህር ወይ سحر አስማት በመጠቀም ይሁን ጅኖችን በማስተባበር አውል ተንጂም ኮከብን በማንበብ በመቁጠር ይሁን አው ገይሪ ዛሊክ ሌላም ሌላም ይሁን ሙሰቢሐን ይሁን አሁን በቃ አውቃለሁ ካለ አንድ ሰው ካፍር እስላም ውስጥ ምንም የለው ገብቷችኋል የቀራ ነው እ ቢአዩ ወሲለት ምን ማለት ነው ቢአዩ ወሲለት من الوسائل مزمل ها لدليل الحصر من ማለት ነው ንሰፍ እ ማስረጃው ምን ማለት ነው ለደሊል ሐስሪ ማለት ከምን ላይ ነው ያወጣው ይሄን ደሊል ሐስር የሚለው የት ላይ ያለው ነው ደሊል ሐስር ማለት መረጃው ገድበዋልና የቱ የቱ መረጃ ኢላ መን ይስተፋ من رسول غير من استثناه الله من رسوله ምን ማለት ነው እ በኤክሰፕሽናል አወጣችሁ ምን ብሎ በኤክሰፕሽናል አወጣችሁ ኢላ ምን ይርፈዳ ምን ረሱል ከነሱ ውጭ ያለ ሰው ከነሱ ውጭ ያለ ሰው ምን ቢል አውቃለሁ ቢል ምን ይከተለዋል? ነጭ በጣም ነቅቷል። ما شاء الله። ያ سواء እኩል ነው፣ ልዩነት የለውም። ادعى ቢከራከር ذلك ይህን እውቀቱን ቢከራከር بواسطة አማካኝነት ማለት ነው። بواسطة አማካኝነት قراءة الكف መዳፍን በማንበብ አማካኝነት ተጠቅሞ አውል ፍንጃን ስኒን በማንደር ተጠቅሞ أو الكهانة ወይ ጥንቆላን ተጠቅሞ አው ሲህር አስማትንም ተጠቅሞ አው ተንጂም ኮከብ መቁጠርን ተጠቅሞ أو غير ذلك ሌላም ሌላም እነ ሙሰቢሃን ይመስል ሌሎችም ወይ كتاب ግለጡልን ይባላል አይደል? كتاب ላስገልጥ ይሄዳለሁ የሚባል አባባል አለ። ቁርአኑን ይመጡና እንዲህ ሲገልጹት ፈድሪቡ ፊል አርዲ ካለ ሲሩ ፊል አርዲ ፈንድሩ ካለ በቃ አንተ ጉዞ ያስፈልጋል ይሄድ ይሉታል። ማነው ምንድነው ሲሩ ፊል አርዲ እ ሶዛንም ብቻ ነው የታውቁት وهذا ይህ الذي وهذا الذي يحصل እየተከሰተ ያለ በአሁን ሰዓት እኔ ቢዋሲጦት ቅራአት ልከፋ አው ለፍንጃን አው ለካህና አው ሲር አው ተንጅል አው ወይ ذلك ሌላም ሌላም ቢከሰት በማንኛውም ዘዴ ጠቀም ሰውየው ካፍር ነው እኩል ነው። አይ የፍንጃን የፍንጃን ካፍር ነው የሲሩ ካፍር አይደለም እንደዛ አይደለም እኩል ነው ምንም ልዩነት የለም። አጥቡ አጥብ ጥቡ طب القبلية والطب العادية والطب المعروفة የጢብ ህክምናው ዘርፍ ከሆነ ወርጃ ምንም አይደለም። ጢብ ግን ይባላል ሌላ ከሱዳኖች ከምን ከምን ጋር የተያያዘ ጢብ እያለ በጣም መጥፎ መሐረማት የሚሰራበት አለ። ሽርክ ጋር የሚያያዝ ራሱ ከኪታብ እያያያዙ ከምን ጋር እያያያዙ ምናምን ህክምና የእንጨት ስር ምን ምን የሚያደርጉት አለ። ከእምነት ጋር የተያያዘ ከሆነ ሀገሪቱ ነው ይርጃ አይቻልም። እምነት ጋር ነው ደግሞ የሚያያዝ ብዙ የባህል ህክምና ቀምመው ከአባት ከእናቱ ከቤተሰብ የወረሱትና ቀምመው እውነት የሚያስኬዱት ከሆነ በህክምና የተረጋገጠ ከሆነ ታደርገዋለህ። ከዛ ውጭ ያለ እምነት ጋር የተያዘ ነው። ብዙ ብዙ መጠንቀቅ አለብን። ብዙ የባህል ህክምና ከእምነት ጋር ይያዛል። ብዙ وهذا الذي يحصل እየተከሰተ ያለ በአሁን ሰዓት ሚን ባዕድ المشعوذين ከከፊል አጭበርባሪዎች ሙሸዊዲን አጭበርባሪዎች ወደጃሊል የደጃል ካድሮች ውሸታሞች ማለት ነው። ደጃሊል አንዱ ደጃል ይባላል። ያ ጌታ ነኝ ብሎ የሚመጣ ነው። የአሁን ሰዓት ደግሞ ደጃሊን ይባላል። የደጃል ካድሬዎች በአሁን ሰዓት ቀድሞ የመጡ ደጃሎች ምን አልአኽባር መናገር አመካኒል አሽያ የነገራቶችን ቦታ አልመፍቁዳ የጠፉ ዕቃዎችን ቦታ ወልአሽያ አልጋኢባ ሩቅ የሆኑ ነገሮችን ቦታ እናቴ ምን እየሰራች ነው አሁን? አሁን ማርቤት እንደዚህ እንደዚህ እያደረገች ነው። ምን ነገር ብሎ ይናገራሉ። እከሌ ምን እያደረገ ነው? እንደዚህ እንደዚህ እየሰራ ነው። ማሁን ሰዓት ሩቅ የሆነ ማለት ነው። እቃ ጠፍቶብኛል። ማን ነው የወሰደው? እከሌ እከሌ ወስዷታል። የሚገርም ነገር ደግሞ ወላሂ ምን አልዓጀብ ይሰራላችኋል። አንዳንዴ አንዳንድ ጊዜ ይሰራላችኋል። ማን ይነግራችኋል? ለጠንቋዎች ጅኖች ጅኖች ይመጡና ያሳብቃሉ። ይሄ የሆነ ሰውዬ እቃ ጠፍቶበት እየመጣ ነው ብሩን ብሩን የሰረቀው ደግሞ ከላይ ነው። ያዩ ጅኖች ይኖራሉ። ጅን ይርመሰመሳል አካባቢያችን። ያ እነዚያ ጅን ይገበርላቸው ሮጠ መጥተው ያሳብቃሉ ለጠብቃዩ እከሌ አባባሉ እንደዚህ አድርጎ አውጥቶ አሁን ገንዘቡን እዚህ ቦታ አስቀምጦታል። ሰውዬው ባለቤቱ ሲመጣ እንደዚህ ብለን ንገሩ ብለው ይነግሩታል። ያ ጠንቋይ ቁጭ ብሎ ገንዘብ ጠፋብን ይሄን ያህል ብር ከዚህ ቦታ እዚህ ቀን አዎ ሽልላ ይላል። እዚህ ቦታ ላይ አስቀምጦታል። አሁኑኑ ቀብሮታል ወይ አበድሮታል ወይ ባንክ ቤት አስቀምጦታል። ይህን ያክል አጥፍቷል፣ ይህን ያክል አስቀምጧል። ቦታው ላይ ሲገኝ ሰውየውም ራሱ ገንዘብ የተቀመጠበትን ቦታ ራሱ የገንዘቡ መጠን ራሱ ሆኖ ይገኛል። የዚህን ሰዓት ምን ይሆናል? ያሰው አለቀ። ፈሰደቀ ሀደል ከሃ ይህንን ጠንቋይ ዝንተ ዓለም ያምነዋል። ይህን ደግሞ ነብዩ አለይሂ ሰላቱ ሰላም ተናግረዋል። አንድ እውነት ያናገራሉ፣ መቶ ውሸት ግን ይጨምሩበታል ብለዋል። ከላይ የሚያመጣው የፈሪቁን ስም سواء ادعى ذلك بواسطة قراءة الكفة أو الفنجان أو الكهنة أو السهر أو التنجم أو ذلك وهذا الذي يحصل يتكسكت على من بعض المشعوذين ككفلة البرباريوس والدجالين كدجال كادريوس من الأخبار من ناقر مثل عن مكان الأشياء عن مكان بوتا على أشياء المفقودة يطفو نقروتشن بوتا ولا أشياء الغائبة روك هون نقروتشن بوتا ወአን አስባቢ ምክንያቶች ባዕዱል አምራት የከፊልን በሽታ ምክንያት መናገር እነልገይ ይናገራሉ። አንተ እንደዚህ እንደዚህ አድርገህ ነው የበሽታ ያዝ ይላሉ። አንተ እንደዚህ እንደዚህ አድርገህ እዚህ ቦታ ላይ ሸንተህ እንደዚህ እኮ እንደዚህ እኮ ይናገራሉ። ራሱ አደጋ ነው። እልመልገይ በጥድያ በህክምና የሚገኝ ከሆነ ቫይረሱን ባክቴሪያውን ሰበቡን ከኋላ ያለውን ነገር ይነግሩሃል። አዳ ምንም አይደለም። ይሄ በምንም የደረሱበት ነው። በመሳሪያ በምን እነዚህኞቹ ግን ዝም ብለው የበሽታ ምክንያት አንተ ይሆን ይላሉ። አመካን الاشياء المفقوده من بعض المشعوذين ከከፊላጭ በርባሪዎች ወደጃልን ከደጃል ካድሬዎች من الاخبار ማውራት አመካን الاشياء المفقوده የጠፉ ነገራቶች ቦታ የጠፉ የሚለው አረብያ የቱ እ የቱ ነው እ المفقوده ያለው አረብያ والاشياء الغائبه وعن اسباب ምክንያትን መናገርን ይመስል بعض الامراض የከፊል በሽታ መነሻዎችን መናገርን ይመስል فيقولون ይላሉ ፉላኑን እከሌ አሚለ ለከ ከዛ እንደዚህ ሰርቶብሃል፣ ወከዛ እንደዚህ እንደዚህ ፈመሬት ቢሰበቢ በዛ ምክንያት ነው የታመምከው ይሉታል። እንደዚህ ነው ያለው። ሰውን ሲያባሉ ጅን ራሱ እኮ ይናገራል። እከሌና ያደረገባት እዚህ ቦታ ላይ ይላል። አውቁ በጣም ውሸት ነው። ሰዎችን ለማባላት በጣም ላቱ ሰደቅን ጅን ጅንን ውሸት ነው። እውነት እንዳትል ውሸት ነው። እከሌ በጣም ስለሚወዳት እንደዚህ አድርጎ እሱ ነው እንደዚህ ያደረጋት ይላል። አውቆ ለማገ ለማጨቃጨቅና ትርምስ ለመፍጠር ነው። ሰይጣን እኮ እንደዛ ነው የሚሰራው። ሰው ያምነዋል። ምን አልዓጀብ መጠየቅ ራሱ አይቻልም። መጠየቅ ልቀቅ፣ ለቀህ ውጣ፣ ያ ውጣ እንጂ ከየት መጣ እንዴት ብር የት ቦታ ተቀብሯል ምናምን እኔም ሁሉ እኮ የሚያዘረዝሩ ያ በጣም ፍርሃት ይፈልጋል። አደጋ ነው። በጣም እንትን ውስጥ ነው የሚከቱን። ኩፍር ውስጥ ይከቱን በጣም ኩፍር ውስጥ ይከታሉ። አደገኞች ናቸው። ዋና ሳትናገር ይለፈልፋል። እንደዚህ ነው እዚህ ቦታ እንደዚህ ስታደርግ እንደዚህ እንደዚህ እከሌ የሚባል በቃ እሱ እይታ ውስጥ ገብታለች ይወዳታል በጣም በቃ እሱ ሊሞት ነው በዚህ ምክንያት በዚህ ቀውጢ ያደርገዋል ማን ጂን አውቁ ያ ልጅ አያውቃል ያፈለች ይሄት ዋና አስባቢ بعض الامراض ከፊል የበሽታ ምክንያቶችን ይናገራሉ። ፈየቁሉን ይላሉ ፉላን አከሌ አሚለ ለከ ለአንተ ሰርቶብሃል፣ ከዛ እንደዚህ ወከዛ እንደዚህ እንደዚህ እንደዚህ እዚህ ቦታ አስሮብሃል፣ ጸጉር አስሮብሃል፣ ከሂጃቧ ላይ ቀዶ እንደዚህ አድርጓል ፈመሪቱ ታመን ከዚህ ሰበብ በዛ ምክንያት ታመን ይችላል ሰውየው ጠንቋዩ ማለት እንደዚህ ነው የሚሰራው። ወኢነማ ይህን የተናገረው ይህ ጠንቋይ በምንድን ነው? ሊስትክዳሚል ጅን ጅንን በመጠቀም ነው። ሊስትክዳሚል ጅን ጅንን በመጠቀም ወሸያጢን ሰይጣናቶችን በመጠቀም ነው ያ ጠንቋይ ይህን የሚዘረዝረው። ወዩዝሂሩነ ሊናስ ለሰዎች ራሳቸውን ያሳይ አነ ይህ ወኢነማ ሆ ይህ ጥንቆላ የተገኘው ሊስትክዳሚል ጅን ሊስትክዳሚል ጅን እንደማለት ጅንን በመጠቀምና ወሸያጢን ሰይጣናትን በመጠቀም ነው። ይህ ጠንቋይ እየጠነቆለው ወይዝሂሩነ ግለሰቦች ያሳያሉ ሊና ለሰዎች ራሳቸውን ያሳያሉ ጠንቋዎቹ አነሃዛ ይህ የሚናገሩት ንግግር ያህሱል የሚከሰትላቸው ያስመስላሉ ለሁም ለነሱ አንጠሪቅ የአመል ሀዲል አሻ እነዚህ ነገራቶችን በመስራት ሚንባብ ልኺዳ ወተልቢስ በምን ይመስላል ሲናገሩ ሸይጣን ነግሯቸው ጅን ነግሯቸው ሳይሆን በእውቀታቸው የተካኑ በዚህ ላይ እጅግ የረቀቁ መሆናቸውን ለማሳየት እኛ ፊት የሚጠፋ ነገር የለም እንነግርሃለን የፈለግከውን ጠይቅ ይላል። ከአነሁም ያዕለሙነ ኩለል ገይብ ገይብን የሚያውቁ ያስመስላሉ። ለሰዎች እንደዛ ነው ራሳቸውን የሚያሳዩት። ወይ ብሂሩነ ሊናስ ለሰዎች ራሳቸውን ያጋልጣሉ፣ ያሳያሉ። አነ ይህ ጥንቆላቸው የሕሱሉ ለሁም እንደሚከሰትላቸው አንጠይቅ የአመልን ከመስራት ሀዚህ ልአሻ እነዚህን ነገራቶች በመስራት ይሄ ሚንባብል ኺዳ ሰዎችን ለማታለልና ወተልቢስ በሰዎች ላይ ለማመሳሰል ሹባሃ ለመልቀቅ ነው እንጂ ጂንና ሰይጣናትን እየተጠቀሙ ነው የሚሰብዱት የሚጠነቁሉት ሲላይ ይበቃል እሁድ ነው ብዬ